آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته ምን ነበር ያደረስነው? ሁለተኛው ላይ ተሕዚር ማለት ነው። تقديم القرابين والنذور والهدايا للمزارات والقبور وتعظيمها تحذير الأول قد التحذير الثاني وحذر صلى الله عليه وسلم من البناء على القبور መጀመሪያ ላይ ማስጠንቀቂያ ሲሰጡ ነብዩ አለይሂ ሰላቱ ወሰላም በወልዮች መቃብርና በደጋግ ሰዎች መቃብር ላይ ድንበር መተላለፍን ከልክለው ነበር። ኢያኩም ወልጉሉወ ፈኢነማ አህለከ መን ካነ ቀብለኩም ልጉሉው ብለው ነብዩ አለይሂ ሰላቱ ወሰላም እና በዛ ተጨማሪ ደግሞ ላትጥሩኒ ከማ አጥረት ነሳራ ብነ መርየም ማማዕና ላትጥሩኒ ምን ማለት ነው ላትጥሩኒ ከፍ ከፍ አታድርጉኝ ከማ አጥረት ነሳራ ብነ መርየም እነማ አነ ዓብዱን ፈቁሉ ዓብዱላሂ ወረሱሉህ ይህን ቀርተናል ሁለተኛ وحذر صلى الله عليه وسلم من البناء على القبور ወሐዘረ አስጠነቀቁ ነብዩ አለይሂ ሰላቱ ወሰላም አስጠነቀቁ ምንም ምን البناء على القبور በመቃብር ላይ መገንባትን ነብዩ አለይሂ ሰላቱ ወሰላም አስጠንቅቀዋል ከማ ረዋ አቡል ሐያጅ አልአሰዲ አቡል ሐያጅ አልአሰዲ እንደዘገቡት ቃል ይላሉ አቡ ሐያጅ አልአሰዲ የሚባሉ ታቢዒይ ናቸው ታቢዒይ ሰው ናቸው ከዓልይ ይዘው ነው ከዓልይ ይዘው ነው ታቢዒይ ናቸው ታቢዕይ ማለት መወጀደ الصحابة صحابان ያገኘ ታቢዕይ ይባላል والصحابي من راى النبي صلى الله عليه وسلم وامن به ومات على الامام صحابي مال تابعي مال الدمو يكون الصحابه هذه عندنا حسن البصري جنينت تابعي تناكو صحابي تناكو من ابو حنيفه من لبسه وحذر صلى الله عليه وسلم نبي أحسن كقوال من البناء مجنبات أحسن كقوال يشرك من دبر أو تلك أدمون يزقر صلى الله عليه وسلم አጥሩቅ ኩለ ጥሩቅ ልሙፍዲየቲ إلى شرك ብለን አይደል የተነሳ አንደኛ ይሄ ነው። ነብዩ عليه الصلاة والسلام ድንበር መተላለፍን አቁሙ፣ በሁለተኛ ደረጃ ደግሞ من البناء على القبور መቃብር ላይ መገንባትን አቁሙ ብለዋል። كما روى አቡል ሀያጅ አልአሰድይ እንደዘገቡት قال አቡ ሀያጅ አልአሰድይ እንዲህ ይላሉ قال لي አልይ አቢ ጣሊብ رضي الله عنه አልይ ብኑ አቢ ጣሊብ እንዲህ ይላሉ ታላቁ خليفة الرابع ማለት ነው አራተኛው ኸሊፋ አልይ ብኑ አቢ ጣሊብ እንደሃብኝ ይላሉ። ለማን ነው የሚሏቸው አልይ? አልይ ለማን ነው የሚሉት? ለአቡ ሀያጅ ማለት ነው። አቡል ሀያጅ አልይ እንደሃብኝ ይላል። ምን አለው አልይ? አላ አብዓቱከ ልላክህን አላማ በዓተኒ አለይህ በላኩኝ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ በህይወት ሳለ በላኩኝ መልእክተኛም ልላክህን አሉኝ። ስለዚህ ሐዲሱ ምን ይሆናል ማለት ነው? ሐዲሱ መርፉዕ ይሆናል፣ መውቁፍ አይሆንም። አልይ ሳይሆኑ የላኩት علي የላኩት አቡ ሐያጅ አልአሰድይን ቢማ አርሰለ ቢሂ ሙሐመድን ሰለላሁ ዐለይሂ ወሰለም ነብዩ በላኳቸው መልእክታት ይዘው ነው የላኳቸው። ስለዚህ አልሐዲሱ የኩኑ መርፉዓን ሐዲሱ መርፉዕ ነው የሚሆነው። ኩና ፊ ዘመኒ ነቢይ ዓለይሂ ሰላቱ ወሰላም አቁሉ ለከ ማ ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም ኡርሲሉከ ቢማ አርሰለኒ ቢሂ ረሱሉላህ እያለ ከተናገረ አንድ ሰው ሐዲሱ መርፉዕ ነው የሚሆነው። በተዘዋዋሪ ነቢዩ ዓለይሂ ሰላቱ ወሰላም በህይወታቸው አድርገዋል ወይንም አዘውበታል ማለት ነው። አቡ ሀየድ አልአሰድ የሚባለው ታቢዒ ምን ይላል? አልይ እንደሃሉኝ አለ። አልይ ምን አሉት? አላ አባዓቱ ከለላክህን አላማ በዓተኒ በላኩኝ አለይህ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ አስይዞ በላኩኝ መልእክቴን ዛሬ ልላክህ አሉ። አልይ አንድ ጊዜ ነብዩ ልከዋቸው ነበር ማለት ነው። ይህን መልእክት አስይዘው ይህን መሰል መልእክት ደግሞ እሳቸው አቡ ሀያድ አልአሰድይ ሊልኩበት ነው። አንደኛ አላ እንዳትተው ትምሳለን ሐውልትን እንዳትተው ኢላ ጦመተሁ ብታጠፋው ብታወድመው እንጂ ብታስወግደው እንጂ ሲምሳለን ምስልን አግኝተህ እንዳትተው። ሲምሳል ምስል በሉት ኢላ ጠመስተው ብታጠፋው እንጂ ፊት ምስል አይተህ ወይንም ደግሞ ሐውልት ነገር አይተህ እንዳታልፈው ኢላ ጠመስተው ብታስወግደው እንጂ ወላ ቀብረ ሙሽሪከን ከፍ ያለ መቃብር አይተህ እንዳታልፍ ኢላ ሰወይተው ብታስተካክለው እንጂ ገብቷችኋል አይደል እ ይሄን ብለው የላኩትን ማንን ነው? አልይ ማን ላኩ? አቡ ጀል አልአሰድ ይላኩበት። ይህ መልእክት መጀመሪያ ማን ታዞበት ነበር? አልይ ተልከውበት ነበር። አቡ ጀል አልአሰድ ምን ይላሉ? ቃለ አሉ አባ ሀያጅ ቃለ ሊ ረሱል ቃለ ሊ አልይ ኢብኑ አቢ ጣሊብ አልይ ኢብኑ አቢ ጣሊብ አንድ ቀን እንዲህ አሉኝ አለ። ምን አሉት አልይ? አላ አብዓቱከ ልላክህን አንተ አቡ ሀያጅ አሉ አልይ ናቸው ابعثك للاكه አብዓቱከ ما بعثني عليه رسول الله صلى الله عليه وسلم ነብዩ በላኩኝ መልእክትን የምልላክህ አሉኝ። እሺ እንደ ካላኩኝ አልኳቸው። አንደኛ ይኸው ነብዩ ልከውኛል እንደዚህ ብለው እኔ እልሃለሁ አንተ አላ ተዳዓ ትምሳለን ምስልን አይተህ እንዳትተው። አላ ተትሩከ ማለት ነው። አላ ተዳዓ እንዳትተው ትምሳለን ምስልን እላ ቆመተው ብታጠፋው እንጂ ምስልን ሐውልትን አይተህ ዝም ብለህ እንዳታልፍ እላ ቆመተው ብታስወግደው እንጂ ወላ ቀብረን መቃብርንም ሙሽሪፈን ከፍ ያለ መቃብርንም አይሙርተፊዓን ማለት ነው ከፍ ያለ መቃብርንም አይተህ እንዳታልፍ ኢላ ሰወይተው ብታስተካክለው እንጂ ቀብሩ ከፍ ባለ ቁጥር ለአምልኮነት ይዳረጋል። ግንብ መገንባት ክልክል እንደሆነ ነው። ሀታ ራሱ መቃብሩን ከዛ ከዚህ ገንብቶ ከፍ ማድረግ ክልክል ነው። ተስዋ ነው። አዝማን መካፈል ይፈጥማል፣ ጎርፍ ይወስደዋል። ምን ከተባለ የሆነ ጎርፍ ማስቀየጫ ነገር ሊደረግለት ይችላል። ፉቃዎች እንደሚሉት ማለት ነው። አላ በአፍካ ላመባአተኒ አለህ ረሱላ ስለ ላ ስለም አላ ተዳአ ትምሳለን ትምሳል ምንድን አልኳቸው ምስል في ሀውልት ነገር አይተህ እንዳታልፍ ኢላ ቆመተው ብታስወግደው ብታጠፋው እንጂ ወላ ቀብረን ሙሽሪከን ከፍ ያለ መቃብር አይተህ في ኢላ ሰወይተው ብታስተካክለው እንጂ ከዚህ ላይ የምንረዳው ነገር الله ትምሳል ምን ያክል ሰዎችን ሀውልት ብሎ ማቆም ጉዳት ላይ እንደሚዳርግ ምክንያቱም የኖህ ሰዎች የተበላሹት የአምስቱ ሰዎች ሀውልት ነው መስመር ያስለቀቃቸው ሀውልት ነው ቀብረ ሙሽሪፍም ነብዩ ጋር ነጋድ ነካ አድርገውታል። ቀብረ ሙሽሪፍም ከፍ ያለ የተገነባ ነገር ከሆነ ለአምልኮ ይቀርባል። የሰው ልጅ ይጠቅማል ነው የሚለው ያ እንዳይመጣ ነው። ወነሃ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። አንተጅሲሲሃ ጀሶ እንዳትጠቀሙ መቃብር ላይ ብለዋል። እንዳትቀቧት ጀሶ እንዳታጌጧት፣ ወልቢና አለይሃ መቃብርም ላይ እንዳትገነቡ ብለዋል ነብዩ አለይሂ ሰላቱ ወሰላም። ተጅሲስ ማለት ጀሶ መለቅለቅ መቀባት ማለት ነው። አሁን በስሚንቶ በሚገርም ሁኔታ ይሰሩታል። የሰውየው የህይወት ታሪክ ከዚህ እስከዚህ ኖረ ምን ምን ተብሎ ይጻፍበታል። ፎቶም ካለ ይደረጋል። ላ ሙስሊሞች ላይ ግን አይደረግም። ወናሃ ነብዩ ከልክለዋል። አንተ ሲስሃ ገፍቶ እንዳትጠቀሙ ብለዋል። ወልቢና አለይሃ መቃብርም ላይ እንዳትገነቡ ብለዋል። አን ጃቢር ረዲየላሁ ዐንሁ ቃል ጃቢር እንዲህ ይላሉ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ከለከሉ ነሐ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ከለከሉ ይላሉ። አይሰማም? አላ አባዓቱከ አላማ ባዓተኒ ዐለይህ ረሱሉላህ ሰለላሁ ዐለይሂ ወሰለም አላ ተደዓ እንዳትተው ቲምሳልን ምስልን ሐውልትን እንዳትተው ኢላ ጦመተሁ ብታጠፋው እንጂ ወላ ቀብረ ሙሽሪፈን ከፍ ያለ መቃብር አይተህ እንዳትተው ኢላ ሰወይተው ብታስተካክለው እንጂ ብለው አቡ ሀያጅ ላኩት። ونهى رسول الله صلى الله عليه وسلم أن تجسي فيها نبي عليه الصلاة والسلام جسون دا تتكمو مقابر لا يبلوان مقابر عفرنا سو يوم ودا عفرنا مكاير بس عالمنا كلاين راسو مكبات مجنباتم آيات فكرم والبناء عليها مقابر لا ينزاف كنبو بلوان نبي عليه الصلاة والسلام عن جابر رضي الله عنه قال جابر بن عبد الله رضي الله عنه قال انده لابو نهى رسول الله صلى الله عليه وسلم يا الله ملاك تنيا كالكلوان አን ተጅሲስ አልቀብሪ ቀብርን ጀሶ መቀባትን ከልክለዋል። ወአዩ ቀዓደ አለይሃ መቃብርም ላይ መቀመጥ ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ወአዩብና አለይህ እንዳይገነባም ከልክለዋል። ቢናአን ግንብ እንዳይገነባም ከልክለዋል። እምን ላይ መቃብር ላይ አሁን የሚገነባው ግንብ ምንድን ነው የሚባለው? እ መቃብር ላይ የሚገነባ ግንብ ምን ነበር የሚባለው? ምን ነበር የሚባለው? ቀርቷ ነው ልትከው ምንድን ነው የሚባለው? መቃብር ላይ የሚሰራ ቤት ምን ይባላል? በአረብያ ዶሪህ አብዶሪህ አልአብሪህ እያልን አልቀራንም እሱ ያን ነብዩ አለይሂ ሰላቱ ወሰለም ከልክለዋል። አንተ ሲል ቀብር መቃብሩ ጀሱ እንዳይቀባ ከልክለዋል። ወአዩ ቃዓደ አለይ መቃብርም ላይ መቀመጥ ክልክል ነው። ሀታ ራሱ መቃብር ውስጥ ስንገባ ጫማ አውልቀን የምንገባው እሾክ ምናምን የሆነ አዛ የሚያደርግ ነገር ከሌለ ዝም ብለን አውልቀን በእግራችን መግባት ያለብን እዚህ ሱነቱና ኢታ የሞተች ሱና ያው ማድረግ ነው። ወአዩ ከዓደ አለይ መቃብርም ላይ ደግሞ መቀመጥ እርም ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ክልክል ነው ያሉት ለምን ኢዛ ጀለስና አለል ቀብር ከአነና ጀለስና አለ ረጅል ሐይን ሰውየው በህይወት እያለ ላዩ ላይ እንደመውጣት ነው መቃብር ላይ መውጣት መቃብሩ ላይ መውጣት በጣም ክልክል ነው ወአጅብና አለይህ ቢናኡ ግንብም እንዳይገነባ ነብዩ አለይሂ ሰላቱ ወሰለም ከልክለዋል። መቃብር ላይ ቤት እንዳይሰራ ከልክለዋል። ይህን እየተጣሰ ነው የሚሰራው። የሚወስደው ከሆነ የሆነ የሆነ ነገር ማድረግ ችግር የለም። ግን አሳምሮ በስሚንቶ በምን ገንብቶ ማስቀመጡ ወይንም ደግሞ የሰውየ ህይወት ታሪክ መደረጉ ፎቶ መለጠፉ ይሄ ሙስሊም አያደርገው። አንድ ከዚህ ሀዲስ የምንይዘው ነገር አለ። መቃብር ጀስኮ መቀባት ክልክል ነው። ወአዩ ቃዓዳ ላይ መቃብር ላይ መቀመጥ ክልክል ነው። ወአዩ ብን አለይሂ ዲና በላዩ ላይ ግንብ መገንባት ክልክል ነው። ይሄን ያዝ። ሶስተኛ ወሐዘረ ሰለላሁ ዐለይሂ ወሰለም ነብዩ አስጠንቅቀዋል። ሚነ ሶላቲ መስገድን አስጠንቅቀዋል። እንደል ቀብር መቃብር አጠገብ እንዳትሰግዱ ብለው አስጠንቅቀዋል። መቃብሩ አጠገብ እንደ ነው ኢላ አይደለም፣ ወደ መቃብሩ ሳይሆን አለል መቃብር ሳይሆን እንደል መቃብር ቀብር ዘንድ እንዳትሰግዱ፣ እኳ ጎን ወደ ቂብላም ዙሩ፣ አላህ አክበርም በሉ እንዳትሰግዱ። መቃብር አጠገብ ብዥታ ይብቀጥ ያመጣል። መቃብር አጠገብ ነው የተከለከለ። ወደ መቃብርማ ሱብሃንአላህ፣ አለል መቃብርም እንደዚሁ አላ ላይ ማለት ነው፣ ኢላ ወደ ማለት ነው አቅጣጫ ዒንደ ማለት ደግሞ ከሱ ጎን ወደ ካዕባም ዙሮ ይሆን አላህ አክበር የሚበል ፋቲሃ የሚቀራ ምን የሚበል ለሰውየው የማይስገድ ግን መቃብር አጠገብ መስገድ ክልክል ነው። ተባተናል አይደል? عند አላ الى ይለያያሉ። الى ከሆነ ምንድን ነው የሚሆነው? ወደ መቃብር ቂብላ አድርጎ መስገድ على መቃብሩ ላይ عند ከጎኑ ማለት ነው። ወሐዘረ ሰለላሁ ዐለይሂ ወሰለም ሚነ ሶላቲ ነብዩ ሶላትን ከልክለዋል። እንደል ቁቡር በመቃብር አጠገብ የሚሰገድን ሶላት ተቆጠቡ ብለዋል። ነብዩ ዐለይሂ ሰላቱ ወሰላም አስጠንቅቀዋል። ሶስተኛ ማስጠንቀቂያ አን አኢሸተ ረዲየላሁ ዐንሃ ቃለት አይሻ እንዲህ ትላለች ለማ ኑዚለ ቢረሱልላህ ሰለላሁ ዐለይሂ ወሰለም በአላህ መላክተኛ ላይ በመጣባቸው ጊዜ ሞት ጣረ ሞት ሲመጣ ማለት ነው። ለማ ኑዚለ ቢረሱልላህ ሰለላሁ ዐለይሂ ወሰለም ረሱሉ ላይ በመጣባቸው ጊዜ መውት አረሙን በጀመሩ ጊዜ ጠፊቃ ተያያዙ። ነብዩ አለይሂ ሰላቱ ወሰላም ጀመሩ። የጥረሑ ጣል ያደርጋሉ። ከሚፈተን ፎጣውን ጣል ያደርጉታል። ለሁ ለእሳቸው የነበረን ፎጣ እፊ አላወጅህ እፊታቸው ላይ ጣል ያደርጉታል ፎጣው ፈኢዛ ተመ ቢሃ ሲጨንቃቸው ደግሞ ከሰፋሃ ግልጽ ያደርጉታል ፎጣውን በቃ ጣረኑ ስለሆነ ያሉት ለማ ኑዚለ ቢረሱልላህ ሰለላሁ ዐለይሂ ወሰለም ሱቂለ ይላል ሌላ ቦታ ላይ ሐዲስ ላይ ነብዩና አለይሂ ሰላቱ ወሰላም ከባድ የሞትን ስል ሲመጣባቸው ጣረ ሞት ማለት ነው። ኑዚለ ማለት ወህይ መጣ እንዳይመስላችሁ። ለማ ኑዚለ ቢረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ላይ ጣረ ሞት በመጣባቸው ጊዜ የጠፊካ ተያያዙ ተያያዙት ጀመሩ። የጥረሑ ጣል ያደርጋሉ። ከሚፈተለሁ ፎጣቸውን አላ ወጅሂ ፊታቸው ላይ ፎጣውን ጣል ያደርጉታል። ውሃ ይጨምሩና ፊታቸው ላይ ጣል ያደርጉታል። ያስቀምጡታል። ፊታቸውን ይሸፍኑበታል ማለት ነው። የጥረሑ ከሚሰተን ፎጣቸውን ጣል ያደርጉታል። አላወጅህ እፊታቸው ላይ ፈይዘት ተመሪሃ ሲጨንቃቸው ደግሞ ከሸፋሃ ግልጥ ያደርጉታል። አሁንም ይለብሳሉ፣ አሁንም ይገልጻሉ፣ አሁንም ይለብሳሉ፣ አሁንም ይገልጻሉ። ፈቃል እንዲህ አሉ ወሆ ነቢዩ ዓለይሂ ሰላቱ ወሰላም ከዛሊክ በዚሁ ሁኔታ ላይ ያሉ ጣፊቃ ማለት ምንድን ነው? ጣፊቃ ከያዙት ማድረግ ጀመሩ። የጥርሑ ማለት ነው? እዚህ የጥረፉ ማለት ምንድነው? ፈኢዘ እቅተመ ምንድነው? እ ሲጨንቃቸው እንደዛ ነው ያልኩት። ፈኢዘ እቅተመ ሲጨንቃቸው ቢሃ በዚህ ይቺ ፎጣ ስታጨናንቃቸው ከሸፋ ግልጥ ያደርጓታል። ፈቃል እንዲህ አሉ። ወሆ ነቢዩ አለይሂ ሰላቱ ወሰላም በዚህ ሁኔታ ላይ ያሉ ፎጣቸውን አንድ ጊዜ መልበስ፣ አንድ ጊዜ መቅለጥ፣ አንድ ጊዜ መልበስ፣ አንድ ጊዜ መልበስ በጣም ጨንቋቸው ምን አሉ? በዚህ መካከል ላይ ለዕነቱላሂ የአላህ ቁጣ የአላህ ከራህመት ማራቅ ይረጋገጥ አለ ለይሁድ ወነሳራ አይሁድና በነሳራዎች ላይ አላህ ከራህመቱ ያርቃቸው አሉ። ለምን የተኸዱ ይዘዋልና ቁቡራ አንቢያኢህም የነብያቶቻቸውን መቃብር መሳጅድ የመስገጃ ማዕከል አድርገውታልና አሉ ነብዩ አለይሂ ሰላቱ ወሰላም ፊ ሐዲስ አምስት ቀን ሲቀራቸው ነው የሚሉት ይሄን የተናገሩ ወፊ ሐዲስን አኸር ደግሞ ጣረ መውት ላይ እያሉ አሁን በቀራ ነው ማለት ነው። ጣረ መውት ላይ እያሉ ያስተላለፉት መልእክት ነው። ምን ያክል ጥንቃቄ ማድረግ እንዳለባት ይች ኡማ እሳቸው ምን ላይ እንዳይወድቁ ነው። የነብዩ መቃብር እንዳይመለክ አሁኑኑ ማስጠንቀቂያ እየሰጡ አኺሩ ከላሚን ተከለመ ቢሃ ነቢ النبي عليه الصلاة والسلام هي هذه لأنها أساس العقيدة بلا هذه وبلا عقيدة لا حياة ولا جنة ولا القيامة አደጋ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ከፍተኛ ማስጠንቀቂያ ሰጡት። ለዓነ አላሁ ለዓነ አላህ ለዕነቱላሂ የአላህ ቁጣ ይረጋገጥ፣ የአላህ ለዕን ይረጋገጥ አለል ይሁዲ ወነሳራ በአይሁድና በነሳራዎች ላይ እተከዙ የያዙ የተጠቀሙ ቁቡራ አንቢያኢህም የነብያቶቻቸውን መቃብር መሳጅደ የመስገጃ ማዕከል አድርገው የያዙ يحذر ما صنعوا እነሱ የሰሩትን እያስጠነቀቁ ነው ነብዩ አለይሂ ሰላቱ ወሰላም يحذر እያስጠነቀቁ ነው ነብዩ ማሰነዑ ምንድነው ማሰነዑ እነሱ ያደረጉትን እነማን አይሁዶችን የሚራገሙት ነብዩ ተኝተው በጣረ መውት መካከል ላይ ትግል ላይ እያሉ ይህንን የተናገሩት ለምንድን ነው? ዙሪያቸውን ያለ ሰሃባ ለማስጠንቀቅ ነው። ወሐዚሩ ማ ሰነዑ አይሁዶች የሰሩትን ለማስጠንቀቅ ነው። ወለውላ ዛሊክ ትላለች አይሻ ያ ባይኖር ኖሮ ያን ነገር ባይናገሩ ኖሮ ይህ ነገር ባይፈራ ኖሮ ለኡብሬዘ ቀብሩ የነብዩ መቃብር ሜዳ ላይ አደባባይ ላይ ይደረግ ነበር አለች። ገይረ ነገር ግን አነሁ ሁሽየ ስለተፈራ አየተኸዘ መስጂደን መስጂድ ተደርጎ እንዳይያዝ ስለተፈራ እዛው ሞቱበት ቤት ውስጥ ተቀበሩ። አልተገነባባቸውም። አልአንቢያ ነቢያቶች እዛው ሞቱበት ቦታ ነው የሚቀበሩት። እዛው ሞቱበት ቤት ውስጥ ተቀበሩ። ማን ቤት አይሻ ቤት እዛው ተቀበሩ። ማቡኒ አለ ነቢይ ወላኪን ቁቢረ ቁቢረ ፊ በይት ለቲ ማተ ፊሃ ሊአነ ሀዛ ሁወ አልአንቢያኡ ሀከዛ ነቢያቶች እዛው ሞቱበት ቦታ ይቀበራሉ። እዛው ተቀበሩ። ባይሰራ ኖሮ ትላለች። በቂ አልገርቀት ሰሃቢዎች የተቀበሩበት ቦታ ላይ ዋናው መቃብር ነብዩ ይቀበሩ ነበር። ግን ሰው አካሄዱን ነብዩ አልተመችም። ስለዚህ እዚሁ ሰሃቦች ይጠብቃሉ። ማንም እንዳይደርስ ማንም እንዳይደርስ የልጃቸው ልጅ ራሱ ሁሰይን ና ይል ነበር። ሰውየው በቀዳዳ ሲገባ የት ሄድክ ነው? ና ምግብ እየበላ እየበላ ያለ አየሁ። ሁሰይን ና አለው፣ ጠራው። ሰውየው ሲገባ በቀዳዳ ውስጥ ሲገባ የት ሄድክ ነው? እዚህ ጧት ጧት እየመጣሁ ዱዓ አደርጋለሁ። ነብዩ መቃብር አጠገብ አለ። ምንም በምን እየገባ በቀዳዳ ባጥር ውስጥ እየገባ ይሄ ድጋሜ እዛ ቦታ ላይ እንዳትሄድ በቃ አሰላሙ አለይኩም ከሆነ ረውዳው ጋር ተግደ ሰላምታ ብለህ ተመለስ እንጂ ዱዓ አደርጋለሁ እዛ ቦታ ላይ እንደዛ አይነት ነገር ይሄ አያስኬድም። ከማን ላይ ነው የሚከላከለው? ከአያቱ ላይ ማለት ነው። ለዕነቱላህ ለልይሁድ ወነሳራ ኢተኸዙ ቁቡራ እንዲህም መሳጅድ ይሐዚሩ ማ ሰነዑ ወለውላ ዛሊክ ይህ ባይኖር ኖሮ ኡብሪዘ ቀብሩ ቀብራቸው ግልጽ ይሆን ነበረ አደባባይ ላይ ኡብሪዘ ማለት ምንድን ነው? በግልጽ ይቀበሩ ነበር በቃለ ቀድ ላይ ማለት ነው። ገይረ ነገር ግን አነሁ ነገሩ ሁሽየ ተፈራ አይተፈዘ እንዳይያዝ ስለተፈራ መስጊድን የመስገጃ ማዕከል ተደርጎ እንዳይያዝ ስለተፈራ እዛው ሞቱበት ቦታ ተቀበሩ። ወቃለ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል በሌላ ሐዲሳቸው አላ ስሙኝ ንቁ ወኢነ መን ካነ ቀብለኩም ከእናንተ በስተፊት የነበሩ ካኑ ነበሩ ወኢነ መን ካነ ቀብለኩም ከእናንተ በስተፊት የነበሩ ሰዎች ካኑ ነበሩ የተኺዙነ ይይዙ ነበር ይጠቀሙ ነበር ቁቡራ አንቢያኢህም የነብያቶቻቸውን መቃብር ይይዙ ነበር መሳጅድ የመስገጃ ማዕከል አድርገው አላ ስሙኝ ንቁ ፈላ ተተኺዙ ቁቡረ መቃብርን እንዳትይዙ መሳጅደ የመስገጃ ማዕከል አድርጋችሁ እንዳትጠቀሙ ፈኢኒ እኔ አንሃኩም አን ዛሊክ ከዚህ ድርጊት እከለክላችኋለሁ ተቆጠቡ ይላሉ ነብዩ አለይሂ ሰላቱ ወሰላም። ግልጽ ነው አይደል? ይሄ ተመሳሳይ ሐዲሶች ናቸው። ሁለት ተመሳሳይ ሐዲሶች ናቸው። ወትፋዱሃ መሳጅድ መስጂድ አድርጎ መያዝ ማለት ትርጉሙ ኢናር ያለው መስጂድ የግድ መሆን የለበትም። የግድ በቃ ሚናራ ያለው ኢማም ያለው ሙአዚን ያለበት ትልቅ መስጂድ ላይ ላይ መሰራት ይህ ብቻ እንዳይመስልን ያ ብቻ አይደለም። መስጊድ መስገጃ ማዕከል አድርጎ መያዝ ማለት ይሄ ብቻ አይደለም። የግድ መስጊድ ያለበት ቦታ ማለት ብቻ አይደለም። ወተኻዱሃ መሳጅድ የመስገጃ ማዕከል አድርጎ መያዝ ማለት ማዕና ትርጉሙ ምንድነው? አሶላቱ ዒንደሃ አጠገቧ መስገድ ማለት ነው። ተገባናል? አሶላቱ ዒንደሃ መቃብሩ አጠገብ ራሱ መስጊድ መስጊድ ባይሰራበትም ምን ይባላል? የመስገጃ ማዕከል ይባላል። የመስገጃ ማዕከል ይባላል። ግልጽ ነው አይደል? አልገባችሁም? ወኢለም ዩብነ ባይገነባም እንኳ መስጂዱን አለይሃ መስጂድ ባይገነባባትም እንኳ መቃብሩ አጠገብ እየሄደ ሰው የሚሰግድ ከሆነ የመስገጃ ማዕከል ይባላል ቦታው የመስገጃ ማዕከል ይባላል ፈኩሉ መውዱዕን ፈኩሉ መውዲዕን ማንኛውም ቦታ ቁሲደ ሊሶላቲ ፊ ሶላት የሚሰገድ የሚታሰብበት ቦታ እሱ ፊደ መስጂደን መስጂድ ተደርጎ ተይዘዋል ይባላል ከማ ቃለ ሰለላሁ ዐለይሂ ወሰለም ነቢዩ በሐዲሳቸው እንዳሉት ጁዒለት ሌል አርዱ መሬት ለኔ ተደርጋልኛለች አሉ። መስጂደን የመስገጃ ማዕከል ተደርጎልኛል። ወጦሁራ መጽዳጃም ተደርጋልኛለች። አፈሯ ተይሙም አደርግበታለሁ። መሬትን ደግሞ የትኛውን ቦታ ላይ መስገድ እንችላለን ብለዋል። ግልጽ ነው። መሬት መስጊድ ነው። መሬት እንዳለ ሚናር አለበት የለው። መሬት ሁሉ እንዳለ መውቁፍ ነው፣ መስገጃ ነው። መስጊድ አይደለም አይደል? ግን ለመስገጃ ስለሚሆን ለመስገጃ ስለሚሆን ነብዩ አለይሂ ሰላቱ ወሰለም ምን ብለው ተናገሩ? ጁዒለት ሌል አርዱ መሬት ተደረገችልኝ ምን መስጂደን የመስገጃ ማዕከል። እዚህ ቦታ የተፈለገው ምን ማለት ነው? መስጂደን ማለት ሶላት የሚሰገድበት ቦታ ማለት ነው። መቃብራቸውን መስጂድ አድርገው ያዙ ማለት የግድ መስጂድ መገንባት ብቻ አይደለም የተከለከለው የመስገጃ ማዕከል ማለት ነው። መስጂድ ባይኖርበትም ፈኢዛ ቡኒ ዐለይሃ ከተገነባ በአካባቢ በአካባቢው መስጂዱ መስጂዱ አካባቢ አንደኛ ሚንጃሃቱል ቂብላ እንዳይሆን ይላሉ። ካለ መጀመሪያ መስጊዱ ካለ ማስወገዱ የሚሻል ነው። ለምን እዚህ ኸላፋት ውስጥ እንዳንገባ ሁለተኛ ከቂብላ በኩል መሆን የለበትም መቃብሩ ይላሉ። ኋላ ከሆነ የመጣው ማለት ነው። ቀብሩ ኋላ ከሆነ የመጣው ድሮ መስጂዱ ካለ መጀመሪያ መስጂድና መቃብር አንድ ላይ ሆነ خروج من الخلاف الخروج اولى ወይም የመስጂዱን ቦታ መቀየር ለምን መቃብር አጠገብ አይሰገድምና عند المقابر ስለማይሰገድ ጁዒለት ሊል አርዱ መስጂደን መሬት ለኔ መስጊዳ ተደርጋልኛለች። ይህ መስጂድ ማለት ሶላት ሲሰግዱበት የሚቻል ቦታ ማለት ነው። አሁንም መቃብራቸው ላይ መስጂድ ያዙ ማለት የግድ መስጂድ ኢማም አዛን ማድረጊያ ሚናራ ምናምን አለው ማለት አይደለም። ቦታው ለመስገጃ ማድረግ ራሱ ክልክል ነው። መስጊድ ካልሰራሁበት መቃብር አጠገብ ሰግድ ይችላል ቢባል አይቻልም ነው የሚባለው። የታል መስጊድ? መስጊድ ማለት የግድ መስጊድ መገንባት አይደለም። የመስገጃ ማዕከል ብለው ነው ነብዩ የከለከሉት። ግልጽ ነው አይደል? ፈኢዛ ቡኒየት ከተገነባማ አለይሃ በዚች መቃብር ላይማ ከተገነባ መስጂዱን መስጂድማ ከተገነባበት ፈልአምሩ አሸድ ነገሩ በጣም የጠነከረ ይሆናል። ፈልአምሩ ክልክልነቱ አሸዱ በጣም የጠነከረ ነው። እንደዛማ ከሆነ ወቀድ ኻለፈ ተጻሯል ወቀድ ኻለፈ ተጻሯል። አክሰሩና ብዙሃኑ ሰው ተጻሯል። ሀዲህ ነዋሂ ይችን ክልከላ ተጻሯታል። ብዙ ሰው ብዙ ሰው ይህን የነብዩን ክልከላ ተጻሮ ይሰራል። ወርተከቡ ፈጸሙ ምን አልዓጀብ وارتكبوا فسموا ما حذر منه النبي صلى الله عليه وسلم يا الله ملاكني يكلكلوتن فسموا تدرجوا فوقعوا تزفقوا بسبب ذلك بالزمتنا يتزفقوا ما قبر لا بيت بمسرافات بمتنا تزفقوا في الشرك الأكبر أتلقوا شرك تزفقوا جئنا الى الأرض مسجدا لمن دينها آه هي هذه شيء مكتوب لمن مثلا شلون؟ ዒቡት አልገባችሁ እርግጠኛ ነኝ አልገባችሁ ገብታችኋል። ጁዕለት ሌል አርዱ መስጂደን ለምን دليل አመጡት? ይሄን ነው ምን ለማለት ነው ይሄ ሐዲስ የመጣው? ላይኛው ሐዲስ ላይ ምን ይላል? መን ካነ ቀብለኩም ካኑ የተኺዱነ ቁቡረ አንቢያኢሂም መሳጅድ ይላል አይደል? መሳጅድ ማለት የግድ መስጂድ የተገነባበት ግንብ የተገነባበት ቦታ የመስጊድ ግንብ የተሰራበት ቦታ ብቻ አይደለም መስጊድ የሚባለው። መስጊድ ማን ይባላል? የሚሰገድበት ቦታ ሁሉ ምን ሊባል ይችላል? መስጊድ ይባላል። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ጁዒለት ለልአርዱ መስጊደን ገብታችኋል? ከተገነባ ደግሞ ፈላምሮ አሸድ ይሆናል። ወቀደ ኻለፈ ተጻሯል። አክፈሩ ናስ ብዙሃኑ ከሀዲህ ነዋሂ እነዚህን ክልክሎች ተጻረው ይሰራል። ወርተከቡ ፈጸሙ መሐዘረ ሚንሁ ነብይ ሰለላሁ ዐለይሂ ወሰለም ነቢዩ ያስጠነቀቁትን ፈጸሙ ካደረጉት ፈወቀዑ ተዘፈቁ ቢሰበብ ዛሊክ በዚህ ምክንያት ተዘፈቁ ቢሽርክ አክበር በትልቁ ሽርክ ውስጥ ተዘፈቁ ፈበነው ገነቡ ገነቡ የኛን ሀገርም ሌላውን የምናውቀው ነው ፈበነው ገነቡ እነዚህ ሰዎች አለል ቁቡር መቃብር ላይ ገነቡ ምን መሳጅድ መስጊዶችን ገነቡ ይሰግዳሉ ውስጥ ወአብሪሃ አድሪሆቿንም ገነቡ ዶሬህ ማለት ምንድነው ብለናል መስጊድ ላይ የሚሰራ ቤት ነው። ቢሰገድበትም ባይሰገድበትም ክልክል ነው። አብሪሃ ማለት ዶሪህ ማለት መቃብሩ ላይ የሚሰራው ቤት ነው። ውስጡ ቢሰገድም ባይሰገድም ዶሪህ ይባላል። መስጂድ ተደርጎ ደግሞ አለ አለ እዚህ በጎን የወልዩ መቃብር አለ ይጋረድበትና እዚህ ጎን ላይ ደግሞ መስጂድ ነው ይሰገዳል። ይሄም አለ ሁለቱም አለ። ዶሪህ ማለት ምንድን ነው ዝም ብሎ መቃብር ላይ ቤት መስራት ነው። ስለዚህ ፈበነው ገነቡ አለል ቁቡር መቃብር ላይ ገነቡ መሳጅድ የመስገጃ ማዕከላትን ገነቡ ወአብሪሃ ዶሪሆችንም ገነቡ ወመቃማት መቃማቶችንም ገነቡ መቃማት ማለት የመሰብሰቢያ ዱዓ ማድረጊያ ቦታ ነው መቃማት የሚባለው ዶሪሁ እዚህ አለ የወልዩ መቃብር ሐረም ይሉታል ሐረም ውስጥ የእሳቸው መቃብር በዚህ ቤት ተሰርቶበት ለብቻ ይቀመጣል እሱ ዶሪህ ነው እዚህ ደግሞ ዱዓ ማድረጊያ ቦታ አለ መስጊድ ምናምን ምናምን መቃማት ይባላል መቃማት ሄዶ የሚያውቅ ይገባዋል። ቅራቱን ሲቀራ እ ሄዶ የሚያውቅ የት ይዛሃል እ አንተ ችግር የለም እኮ እኛ ሰው አድርገናል። አሁን ሁላችንም ዞር ነው። እሺ የት ይዛሃል? የዛሬን አያድርገውና እ የት ይዛሃል? ድሬሽን ሆቴል ለንግድ ገብተህ ነበር? እዚህ ውስጥ ገብተሃል? መቃማት ዙሪያውን አሉ ቤቶች፣ ትንንሽ ቤቶች ዱዓ ማድረጊያ የሰዎች እንግዶች መቀበያ ማለት ነው። ቅርአቱን ስቀሩት ይገባቸዋል። እንትን ያየ አይታል ሸምሱ የትም አልሄድክም። ከልጅነት ጀምሮ ነው አህሉ ሱና ማሻአላ እ የትዳለን የትም እ የትዳል የትም አልሄድክም አልከሰው ደርሰሃል። ማይሰገድባቸው ወመቃማት የእንግዳ መቀበያዎችን ወጀዓለሃ አደረጓት ያንን የእንግዳ መቀበያና በሬዎችን መዛራት የዚያራ ማዕከል አደረጓት። የዚያራ ማዕከላት የእንግዶች መቀበያ ድንኳን ይዘረጋል። ድንኳን ቤት ደግሞ ዙሪያውን ይሰራል። አካባቢ ላይ ዱዓ ማድረጊያ ማለት ነው። ወጀዓሉሃ አደረጓት መዛራት የዚያራ ማዕከል አደረጓት። ልክ እንደ ካዕባ ይጎበኛል ማለት ነው። በአመት በአመት ሰው ሀዲያውን እየያዘ ይተማል ወደዛ ثمارسو تفصمالك عندها ذيك مقابر زند كل انواع الشرك الاكبر تلقوا شرك بيعينات يتسرى تلقوا شرك بيعينات عند تلق شرك بيتسرى بيعينات يتسرى بيعينات من الذبح لها لما تقابروا تتارد اللفال عند ودعاء يا صحابها وشك يعني تلقوا شرك لما نعلو ولد والاستغاثة بهم درسوا لن اوتا الريتا وزي خلطا اوتا نقر اوت لقصوك ያዙኝ ልቀቁኝ ቦታው ላይ ይለቀሳል። ያየ በጣም ነው የሚገባው። አዎ ትክክል ነው የሚለው። አዎ ሚነ ዘብሒ ለመቃብር ይታረድላታል። ወዱዓኢ አሰሃቢሃ አስሓብ ማለት ምንድን ነው? ውስጥ ያሉት የመቃብሩ ሰው መቃብሩ ውስጥ ያሉት ሸህ ደግሞ ምን ይባላሉ? ይለመናሉ። ወልእስትጋሰቲ ቢህም ውስጡ ባሉት አሁንም በመሻይኹ ምን ይደረጋል? እስትጋሳ ይደረጋል። እስትጋሳ ማለት ምንድን ነው? ኡኡታ ማሰማት ነው፣ የድረሱልን ጥሪት ወሰርፊ ኑዙሪ ለሁም ለነሱ ሰለፍ የሚደረግላቸዋል ወገይሪ ዛሊክ ሌላም ሌላም ሌላ ቦታ ሽርክ ብለን የምንጠራው ነገር ሁሉ እዛ ቦታ ላይ ይሰራል። አንድ ቦታ ላይ 20 30 አይነት ሽርክ ይሰራል። አንድ ብቻ አይደለም ሽርክ 20 30 አይነት ሽርክ ይፈጸማል ቦታው ላይ ወዘበህ ለሃ እርጅት ታረድላታል ወዱዓይ አስሐቢሃ ሰዎች ይለምናሉ ለስተጋሰት ይብህም ኡታ ወደ እነሱ ጥሪ ይደረጋል ወፈት ንዙር ለሁም ስለት ይደረግላቸዋል ወገይሪ ዛሊክ ሌላም ሌላም قال العلامة ኢብኑል ቀይም رحمه الله አላህ ይዘንላቸውና ታላቁ ሊቅ ኢብኑል ቀይም እንዲህ ይላሉ ومن جمع ሰብስቦ የተመለከተ بين سنة رسول الله صلى الله عليه وسلم የረሱሉን ሱና في ال በመቃብር ላይ ያላቸውን የረሱሉን የዚያራ አደራረግና ሱናና وما أمر به ነብዩ ያዘዙትን ونهى عن ነብዩ የከለከሉትን አንድ ላይ ሰብስቦ ያወዳደረ ሰው لا إله إلا الله የራጃኢ ወመን ጀመዐ የሰበሰበ በቃ ምን እናደርጋለን መሰላችሁ? ስታወዳደሩ በቦክስ ትጣላችሁ። እዚህ ነብዩ ያዘዙት የመቃብር ዚያራ እንዴት መዘየር እንዳለብን፣ ዱዓ እንዴት ማድረግ እንዳለብን ትጽፋለህ በጎን ሰሃቢዎች እንዴት እንደሚያደርጉ ነብዩ ምን ከለከሉ፣ ነብዩ በመቃብር ላይ ምን አዘዙ፣ ይህን መጀመሪያ እንጽፈዋለን። ከዛን ቀጠልና በአሁን ሰዓት ያለውን ደግሞ የሚሰራውንና የሚፈጸመውን ነገር በሌላ ገጽ ላይ እንጽፋለን። ሁለቱም ማወዳደር ነው፣ እንዴትና እንዴት እንደሚለያዩ ምን ያክል ርቀት እንዳለ በነብዩ ዘመን የነበረው ድርጊት ነብዩ ያዘዙትና የከለከሉት ዛሬ ላይ የሚሰራውን ስናወዳድረው ሰማይና ነው። መንገዳችን ይለያያል። ለዚህ ነው ምን ይላሉ አላማ እብኑ ቀይም ታላቁ ሊቅ ረሂመሁላህ ወመን ጀመዐ ሰብስቦ የተመለከተ በይነ ሱነት የረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉን ሱና የረሱሉን ሐዲስ ፍልቁቡር በመቃብር ዙሪያ ያላቸውን የነብዩን ሐዲስ ወማአመረ ቢህ ነብዩ ያዘዙትን ወነሃ ዐንህ ነብዩ የከለከሉትን በአንድ ቦታ ሰብስቦ እንደገና ወማ አለይህ የነበሩበትንም አሰሐቡ የነብዩ ሰሐቢዎች የነበሩበትንም የሰበሰበ ወበይነ እስከዚህ ድረስ ግልጽ ነው። ይሄ የነብዩን ሱና በመቃብር ላይ ያላቸውን ነብዩ ያዘዙትን ነብዩ የከለከሉትን ወማ ካነ አለይህ አሰሐቡ የነብዩ ሰሐቦች የነበሩበትን በመቃብር ላይ ያላቸውን አቋም ይህም በአንድ ቦታ ጽፎ በዚህና وبين መካከል ما عليه ባሉበት አክሰሩና ሲልየው ዛሬ ህዝቡ ያለበትን ያወዳደረ ግልጽ ነው። ገብታችኋል? የነብዩ ሱና በመቃብር ላይ የነብዩ ትእዛዝ፣ የነብዩ ክልከላ እቀባ፣ እንዲሁም ወማ ካነ አለይሂ አስሐቡ የነብዩ ሰሐቢዎች ሲያደርጉት የነበረው መቃብር ላይ እሱንና ወበይነማ አለይሂ ባሉበት ላይ አክሰሩና ሲልየው ዛሬ ብዙ ብዙሃኑ ያለበትን እነዚህን ሁለቱን መንጀማዓ ሰብስቦ ያወዳደረ ረአ ያያል አሐደሁማ አንዱ ሙባደን ልልአኸሪ የሌላው ተቃራኒ ሆኖ ያገኘዋል። ሙዳድ ተቃራኒ ማለት ነው። ረአ ያገኛል፣ ያያል፣ ይመለከታል። አሐደሁማ አንዱን ያየዋል። ሙዳደን ተቃራኒ ሌል አሐድ ለሌላኛው ሙናቂበን ለሁ ተቃራሪ ሆኖ ቢሐይቱ ላይ ይስተሚዓኒ አበደን ዝንተ ዓለም አይሰባሰቡም አይሰማቸውም። ምክንያቱም ሁለት ሙተባድ ሁለት ተቃራኒ ነገር አንድ ነገር ላይ አይንጸባረቅም። ምን ጊዜ ሌሊት ካለ ቀን የለም፣ ቀን ካለ ሌሊት የለም። አንድ ነገር ሁለት ተቃራኒ ነገሮች አንድ ነገር ላይ አይመጡም። አንድ አንድ ነገር ላይ አይሰባሰቡም። ገብቷችኋል አይደል? ግልጽ ነው። ላይስተሚዓኒ አበደን ዝምታ አለም አይስማም ብታመዛዝኑ ወመን ጀማዓ የተበተበና ያወዳደረ በይነ ሱነት ረሱል ሰለላሁ ዐለይሂ ወሰለም የረሱሉን ሱና በመቃብር ላይ ወማ አመረ ቢህ ነብዩ ያዘዙት ወነሃ አንህ ነብዩ የከለከሉት ወማ ካነ ዐለይሂ አስሐቡ የነብዩ ሰሐቢዎችም የነበሩበትን በአንድ ላይ ይችንና ወበይነማ ዐለይሂ አክሰሩ ናስ ዛሬ ብዙሃኑ ሰው ያለበትን وما كان عليه أه؟ يعني دبتهم رأى أحدهما مضادا من معنى المضاد من معنى المضاد رأى أحدهما مضادا للآخر مناقضا له بحيث لا يجتمعان أبدا ماشي. ፈነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ከልክለዋል። ለምሳሌ አን ሶላቲ ሶላትን ከልክለዋል። ኢለል ቁቡር ወደ መቃብር ዙራችሁ እንዳትሰግዱ ብለዋል። ኢላ አላ عند ተመልክተናል አይደል? ይሄን عند ማለት ምንድን ነው? ዘንድ ኢላ አላ በላዩ ላይ ونهى رسول الله صلى الله عليه وسلم የአላህ መላእክተኛ ከልክለዋል። አን ሶላቲ መስገድን إلى القبور ወደ መቃብር መስገድን ነብዩ ከልክለዋል። وهؤلاء እነዚህ ደግሞ ተመልከቱ እያወዳደረ ነው ሁለቱን compare እያደረገ ነው። የዘመን ረሱል የሚደረገው ነብዩ ያዘዙትና የከለከሉትን ዛሬ ላይ የሚሰራው ፈነሃ ረሱላህ ሰለላሁ ዐለይሂ ወሰለም አን ሶላት ኢለል ነብዩ ወደ መቃብር ዙራችሁ አትስገዱ አሉ። ወሃኡላ እነዚህ ግን ይሰሉና እንደሃ እዛ ሂደው ይሰግዳሉ፣ እንደውም ወደ እሷ ዞረው ይሰግዳሉ። ምን አጀብ! ግብጽ ላይ አባት ከቀብሪ አባትና ከቀብሪ ሁሰይን መስጊድ ሐረም ሂዱ እንደ መስጊድ ነው ይባላል። ኪታብ ላይ አለ። ዳዕዋ ብቻ አይደለም የሚያደርጉበት ኪታብ ጽፈው ለቀዋል። ይሄን አባስያ መቃብር አጠገብ ሂዶ የሰገደ ሀያ ረከዓ ሌላ መስጊድ ለሰገደ ይቆጠርለታል፣ ወይ አርባ ረከዓ ለሰገደ ይቆጠርለታል። እሳቸው መቃብር አጠገብ ወይም ወደ እሳቸው መቃብር ዙሪያ የሰገደ ሱብሃንአላህ አለ። ይሄ هذا መክቱብ እየጻፉ ይለቁታል። ወሃኡላ እነዚህ ሰዎች ግን ይሰሉነ ይሰግዳሉ እንደሃ አጠገቧ ወነሃ ነብዩ አለይሂ ሰላቱ ወሰላም ከልክለው ነበር እያወዳደር ነው ወነሃ ነብዩ ከለከሉ አን ኢትኻዲሃ እንዳትያዝ መሳጅድ የመስገጃ ማዕከል አድርጋችሁ እንዳትይዙ ብለው በሐዲሳቸው ከለከሉ። የመጨረሻዋ እንደውም ጣረመውት ላይ ያሉ የከለከሉት ክልከላ ነበር። ወሃኡላ እነዚህ ሰዎች ግን የብኑና አለይሃል መሳጅድ መስጊድ እየገነቡበት ነው። ምን ተቃራኒ እንደሆኑ አስቡ። ነብዩ እዚህ ከለከሉ፣ እዚህ እነዚህ እየገነቡ ነው። ነብዩ ወደ ሷ ዙራችን እነዚህ እየሰገዱ ነው። ተቃራኒ ሁለት ላይ ሰሚዓን አበደን ዝምታ ለማይገናኝ ወይ ሰሙናሃ ይሰይሟታል። ግንቡን ከገነቡ በኋላ መሻሂድ ይሏታል። መሻሂድ መሻሂድ ማለት ምንድን ነው? የመሰብሰቢያ ማዕከላት፣ ሰዎች መገናኛ፣ ሰዎች ይገናኛሉ። በአመት በአመት የዚያራ ማዕከል አድርገውታል። መሻሂድ ይሉታል። ዚያራ መስጂድ፣ የዚያራ ማዕከላት፣ የመቃሚያ ቦታ፣ ዱዓ ማድረጊያ ቦታ መሻሂድ። ሙዳሃተን ለማመሳሰል ሊቡዩቲላህ በይቱላህን ለማመሳሰል ነው ያደረጉት ካዕባን በይቱላህን ለማስመሰል የህዝብ መገናኛ በአመት በአመት ከየትኛውም አቅጣጫ ተገናኝቶ የማያውቅ ሁሉ እዛ አዶሪሁ ቦታ ላይ ይገናኛል። ከአነሁ ልሐጅ እንደ ሀጅ ተደርጎ ይያዛል። ኑር ሁሴን መቃብር ሄዶ የመጣ ማን ይባላል? ሀጂ ሰዒድ ሀጂ መሐመድ እኮ ይባላል አይደል? አታውቁም ይባላል። የሚገርም ነገር ዩቃል ሀዛ ሀጂ ሰዒድ ሲባል ሀጂ ሂዶ ነው የሚመስለው አይደለም። ኑር ሁሴን እንደ ድሮ መስሎ ሀጂ ሰዒድ፣ ሀጂ ከማል፣ ሀጂ መሐመድ፣ ሀጂ ሁሉ እንደዛ አይደለም። ሀጂ የሚባልም አለ ونهى ነብዩ ከለከሉ አን ኢቃድ ሱሩጅ አን ማቀጣጠልን ከልክለዋል። መለኮትን አሱሩጅ መብራትን عليها በመቃብር ላይ መብራትን እንዳትጠቀሙ አሉ። ቅንድል እንዳትለኩሱ አሉ ነብዩ عليه الصلاة والسلام። وهؤلاء እነዚህ ግን ዩቂፉን ልውቁፍ حتى ወቅፍ እያደረጉ ነው። ለቅንድል ወቅፍ እያደረጉ ነብዩ እዚህ ከልክለዋል። እዚህ ደግሞ የሚሰራ ተቃራኒ ረአ አሐደሁማ ሙባደል ልልአኸር ማለት ይሄ ነው። የነብዩን ድርጊትና የሰዎችን ድርጊት ስታወዳድሩ ተቃራኒ ነው بحيث لا يجتمعان أبدا ونهى ነብዩ ከለከሉ አን ኢጣድ መለኮትን አሱሩት ምንድን አልኳችሁ ሱሩት መብራቶች ማለት ነው አሱሩት ቂንደል እንዳትጠቀሙ አሉ ነብዩ አለይሂ ሰላቱ ወሰለም ጧፉን እንዳትጠቀሙ አሉ ወሃኡላ እነዚህ ግን ዩቂፉን አልውቁፍ ወቅፍ ራሱ እያደረጉ ነው ወቅፍ አላ ኢቃድል ቀናድል ቅንድሎችን ለመጠቀም አለይሃ በመቃብር ላይ በተቃራኒ ማለት ነው እኔ አሁንም ወነሃ ከለከሉ ነብዩ አለይሂ ሰላቱ ወሰለም አዩታ አንተ ተከዘ ዒደን የዒድ ማዕከል አታድርጉት አሉ። የበዓል ማክበሪያ ማዕከል አታድርጉት የመቃብርን ቦታ አሉ። አንተ ተከዘ ዒደን ዒድ ማለት ምንድን ነው? የበዓል ቦታ አሁን የበዓል ቦታ አይደለም። ኑር ሁሴን ጋር የበዓል ቦታ አለ። በአመት በአመት አንድ ጊዜ የኑር ሁሴን ዚያራ ያልከቶ በአመት በአመት አለ። የቃጥማሪ በአመት በአመት አለ። የአብሬትዬ በአመት በአመት አለ። በአመት በአመቱ አብሬት እየተሄዳለ ተባብሎ ተደዋውሎ ተነጋግሮ ተመካክሮ ስንቀታ ይዞለ ሁሉ ነገር ተሟልቶ ይኬዳል። በአመት በአመት ከልሐጅ ማለት ነው። ከልሐጅ ነብዩ አለይሂ ሰላቱ ወሰላም ግን ወነሃ ከልክለው ነበር። አንቱ ተኸዘ መቃብር እንዳያዝ ዒደን የኢድ የማክበሪያ ማዕከል አድርጋችሁ አትያዙት ብለው ነበር። ወሃኡላ እነዚህ ግን የተኺዙነሃ ይዘዋታል። አዕያድን የዒድ ቦታ ሳይሆን አዕያድ በአመት በአመት ተደጋጋሚ የኢድ ማዕከላት አድርገውታል። ወመናቲክ የሥራ ቦታ አድርገውታል። መናቲክ የሥራ ቦታም አድርገውታል። የዒባዳ ማዕከል ማለት ነው። መናቲክ መናቲክ አልሐጅ ነበር ያለው። መናቲክ አልሐጅ ሀጅ ስነ ስርዓት ነበር። ለምሳሌ አልፈሱ አብረቲ እንደዛ አይደረግም። አብዱልቃድር ጄላኒ ጋር ብትሄዱ አረፋ የሚባል አለ። ውቁፍ ታደርጋለህ፣ ሚና የሚባል አለ፣ ታድራለህ፣ ጀመራ ተሰላት፣ ድንጋይ ትወረውራለህ። ከአነሁ አልሐጅ ኮፒ አምጥተው አስቀምጠውታል። ቦታ አለች፣ ይቺ አረፋ ናት። እሳቸው ሲሰግዱበት የነበረ ትቆማለህ እዛ ውቁፈል አረፋ ማለት ነው። ትሄዳለህ የት? ሙዝደሊፋ። ሙዝደሊፋ የሚባለው ደግሞ ወይ ውዱ ያደረጉበት ቦታ ነው። እዛ ትሄዳለህ፣ ድንጋይ ተለቅምና የት ትመጣለህ? ሚና። ሶስት ድንጋዮች ወይ ሶስት ቀን የሰገዱበት ነው ወይ ሶስት የሆነ ነገር ያደረጉበት ነው። እዛ ተራራ ላይ ድንጋይ ትወረውራለህ። ሂደህ ደግሞ መቃብሩን ስንት ጊዜ ትጠውፋለህ? ሰባት ጊዜ ትጠውፋለህ። በይነ ሶፋ ወል መርዋም በቃ የሐጅ ስነ ስርዓት ተቀይሯል የሚሉት እኮ ለዚህ ነው መሻይኮቻችን የሐጅን ስነ ስርዓት ከካዕባ ከመካ ወደ በግዳድ ወስደውታል ያሉት ለዚህ ነው። አለ ቂብላ እንትን ራፊዳዎች እኮ ሙሉ በሙሉ ቂብላቸውን ቀይረዋል። አሁን ወደ ካዕባን ዞር ነው ያሉት። የአልዩን መቃብር ነው ቂብላ አድርገው የሚሰግዱት እስካሁን ድረስ አለ ራፊዳዎች እንዳሉ ራፊዳ ራፊዳ አሽድሁም ስስን አሽርያዎች ማለት ነው። ወነሃ ነብዩ ከለከሉ አን ቃዲ መብራት እንዳይለኮስ አለይሃ በመቃብር ላይ አደራ አትጠቀሙ አሉ። እነሱ ናቸው ጧፍ የሚለኩሱ እኛ ማድረግ አልነበረብንም። ወሃኡላ እነዚህኞቹ ግን ተቃራኒዎቹ ወቄሱን አልወቁፍ ወቅፍ ራሱ ያደርጋሉ። አላ አልቀናድል ቅንድልን ለማቀጣጠል አለይሃ በመቃብር ላይ ወነሃ ነብዩ ከለከሉ አንቱ ተኸዘ ዒደን የኢድ ማዕከል ተደርጋ እንዳትያዝ ከለከሉ። ወሃኡላ እነዚህ ግን የተኺዱናል ይዘዋታል። አዕያደን የዒድ ማዕከላት የበዓል ማክበሪያ ማዕከላት አድርገዋታል። መውሊድ መውሊድ መውሊድ ያልከቶ መውሊድ የከሌ መውሊድ ተብሎ ልክ እንደ ሐጅ ይካሄዳል። ወመናሲክ የስራ ማዕከልም አድርገውታል። ምን አልዓጅዝ የዱዓ ማዕከል የጩኸት የለቅሶ ቦታው ላይ ويجتمعون لها ይሰበሰባሉ ይሰበሰባሉ በአመት ማለት ከእጅማዕህም ልልዒድ ለዒድ የሚሰበሰቡትን ያክል ይሰበሰባሉ ቦታው ላይ أو أكثر። አረ ከዛም በላይ ኢድ ማይወጣው ራሱ አልከስ ይላል ይህ ቀጥሏል ተጭኖ የሚኬድ በሽታው ለቆት እንዲመጣ سبحان الله። ከዛ والله ነው እኛው ሀገር የመጡ ይመስላሉ አይደል ሰው እኛው ሀገር የመጡ ነው ይመስሉ ግን የትኛውም ዓለም ስላለ ነው በተለይ ግብጽ ላይ አሁን ላይ አህሉ ሱናዎች ማሻአላህ በጣም እያሻሻሉት ነው ወይስተሚዑነ ለሃ ይሰበሰባሉ መቃብር አጠገብ ከጅቲማዒሁም ልልዒድ ለኢድ እንደሚሰበሰቡ ይሰበሰባሉ አው አክተር አረ ከዛም በላይ ከዒድም በላይ ይሰበሰባል ቦታው ላይ ለዒድ እንደዛ ይሰበሰባል። ከሩቅ ቦታ መጥቶ አንድ አካባቢ ላይ የለም። በዒድ ጊዜ እንዳልኩት የሚሰበሰባለ የለም፣ የትም ቦታ ላይ የለም። ሁሉም በከተማው እዛው ተወሰነ የተወሰነ ኤሪያ ላይ ነው የሚሰግደው። ከተለያየ አቅጣጫ ሆኖ መጥቶ አካባቢው ይጥለቀለቃል እንዳለ የመስጂዱ ግቢው ውጩ በየዛፉ ስር ወንዙ ምን እንዳለ ነው የሚሞላው። ድንኳን በድንኳን ገበያው ራሱ ገበያ እንዲያመስላል። የሚገርም ገበያ ነው ያለው። የዛን ዕለት ማለት ነው እንደሚና ገባ እዚህ አዲስ ወአመረ ነብዩ አዘው ነበር ወይቲሃ መቃብረን አስተካክሉ ብለው አልይን አዘውት ነበር كما ሙስሊሙን مسلم في صحيحه مسلم እንደዘገቡት አና ቢል ሐያጅ አልአሰዲ ከአቡ ሐያጅ አልአሰዲ የቀራነው ነው ከኋላ قال እንዲህ ይላሉ አቡ ሐያጅ አልአሰዲ قال لي علي بن ابي طالب علي بن ابي طالب እንደሃሉኝ አሉ አላ አብዓሱ ከለላክህን አላማ በአተኒ አለይሂ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ በላኩ መልእክት ለላከህን አለ እንደ ካላኩኝ ያልኳቸው በላ ወአላ ተዳአ ሱረተን አንድ ሱራ እንዳትተው። እዛኛው ዘገባ ላይ ቲምሳልን ነው የሚለው። ቲምሳለ ቲምሳል ያለ ሁለቱንም ይዛል። ምስልም ሊሆን ይችላል፣ ፎቶግራፍ ወይም ደግሞ ሐውልትም ሊሆን ይችላል። ሁለቱንም ማስወገድ ነው ያለበት። እዚህ ደግሞ ሱራ ብለውታል፣ ፎቶግራፍ ነው የሚለው። አላ ተዳአ ሱረተን ሱራን እንዳትተው ኢላ ጦመስሐ ብታጠፋ እንጂ ሱራ አደራህን ወደ ሽርክ ይወስዳል። የኔ ሱራ ማን ያመልከዋል አይባልም። ክልክል ክልክል ዝሙትን አትቅረቡ ነው የተባለው። ዝሙት የማይሰራ የማይሰራ ከአጅነብይ ጋር ይንቀሳቀስ፣ ዝሙት የማትችል የማትችል ተከልከል አይደለም የተባለው። የማይሰክር ይጠጣ አልተባለም። በቃ አይቻልም። ክልክል ከሆነ ክልክል አላ ተዳአ ሱረተን ምስልን እንዳትተው ኢላ ብታጠፋ እንጂ ወላ ቀብረን ሙሽሪፈን ከፍ ያለ መቃብር አይተህም እንዳታልፍ ኢላ ሰወይተው ብታስተካከለው እንጂ አሉ ነብዩ አለይሂ ሰላቱ ወሰላም። ለማን ይሄን ያሉት? ለአልይ ነበር ያሉት። አልይ ይህንን ለማን መከረ? ለአቡ ሀያጅ አልአሰዲ ሐዲሱ መርፉዕ ይሆናል ማለት ነው። በተዘዋዋሪ የነብዩ ንግግር ነው። አላህ ተዳአ ሱረተን ብለው ነብዩ ልከው ነበር። እኔ እልክሃለሁ ሱራ አይተህ እንዳትተው ላጦ መስታ ብታጠፋ እንጂ ወላ ቀብረ ሙሽሪፈን ሙሽሪፈን ማለት ምንድን ነው? ተመለድ ምንድን ነው ሙሽሪፈን? ከፍ ያለ ማለት ነው። ሙርተፊዓን ኢላ ሰወይተው ብታስተካከለው እንጂ ብለው አልይ አቡ ሀጃጅን ልከዋል። አልይ ደግሞ ማልኳቸው ልኳቸው ነበር? ነብዩ አለይሂ ሰላቱ ወሰላም በዚህ ልከዋቸው ነበር። ስለዚህ በተዘዋሪ ቀጥታ ስንፈስር ምንድነው የምንለው? ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ቀጥታ ማለት ነው። ነብዩ ምን ብለዋል? መቃብርን ከፍ ያለ መቃብር አስተካክሉ ብለዋል። ሱራን አይታችሁ እንዳታልፉ ምን አድርጉ ብለዋል? አጥፉ ብለዋል። በቃ ይሄ ቀጥታ የነብዩ ነው የምናደርገው። ለምን አልይ አቡ ሀጃጅ ላከ፣ አልይ ማን ላኩ ብሏል። አልይ ልከውኛል ብሎ ነብዩ አለይሂ ሰላቱ ወሰለም ልከውኛል ብሎ ማለት ነው። እንደዚህ በዚህ ሐዲስ ተከልክለው ነበር። ወፊ ሰሒህ በሌላ ሰሒህ ደግሞ አይባን አን ሱማመተ ብን ሹፈይ ከሱማመተ ብን ሹፈይ የተያዘ ዘገባ አለ። قال እንዲህ ይላል كنا ነበርን ይላል ይህ ታቢዒ ሱማመተ ብን ሹፈይ የሚባለው قال እንዲህ ይላል كنا ነበር مع ፉዳለተ ብን እብን ዑበይድ ከፉዳለተ እብን ዑበይድ ጋር አብረን ሳለ ጦር መሪያቸው ነው بأرض الروم ሀገር ላይ ሂራውደስ የሚባለው ቦታ ቀስጦንጦንያ የአሁኒቷ ቱርክ ማለት ነው። እዛ ጊዜ የሮሞች ዋና የኢምፓየር ማዕከላቸው ነው። ቀስጦንጠንያ ውስጥ ነው። አርዶሩም ትባላለች። ከሮም የተገነጠለች አውሮፓዊቷ ሙስሊም ሀገር ማለት ነው። ቀስጦንጦንያ ላይ እያለን ሱባለት ብን ዑበይድ ጋር አንድ ላይ ቀስጦንጦንያን ከከፈቱና በእስላም እጅ ካስገባ በኋላ ቆጵሮስን እናሷል ማለት ነው። ሱባለት ብን ዑበይድ ጋር አብረን ነበር። በአርድ ሮም ሀገር ላይ ብረውደስ የሚባለው የቆጵሮስ ክፍለ ሀገር ናት ደሴት ረውደት ላይ እያለን ፈተወፌ ሳሒቡን ለና አንድ ጓደኛችን ሞተብን አለ። ታቢዕዮች ናቸው ጂሃድ ወጥተው ነው። እሷን ከከፈትናት በኋላ ባለተ ብን ዑበይድ ታላቁ መሪያችን አብሮን ነበር። እሱ ጋር አብረን ሳለን የት የአርድ ሮም ሮም መሬት ሮም ሀገር ላይ ረውደት የምትባል ሀገር ላይ ቆጵሮስ فتوفي ሞተ صاحب لنا እኛ የነበረ አንድ ጓደኛችን ሞተብን። فأمر አዘዘ ማን ፉዳለተ እብን ዑበይድ ፉዳለተ እብን ዑበይድ መሪያችን አዘዘን بقبره ቅበሩት አለን ጓደኛችን ሙጃሂድ ጓደኛችን እና ፈሰዋ አስተካከለው ከመሬት ጋር አመሳሰለው ማን ፉዳላ የሙጃሂዲኖቹ መሪ ጓደኛቸው ሲሞት ቅበሩት አለና ቀበርንና ከመሬቱ ጋር አመሳሰለው ቀብሮ ከፍ አላደረገም ይሄ ድርጊቱን የራሱ ድርጊት ነው መውቁፍ ይሆን ነበር ግን እንዳላቸው ثم قال እንዲህ አለ ሰሚዕቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን ሰምቻለሁ የእምሩ ሲያዙ ሰምቻቸዋለሁ። ቢተስቤቲያ መቃብርን አስተካክሉ ብለው ሲያዙ ስለሰማሁ ነው ያደረግኩት፣ አዲስ ነገር እንዳይመስላችሁ አለ። ሐዲሱ ምን ሆነ ማለት ነው? መርፎ ሆነ፣ ነብዩ ጋር ደረሰ። ነብዩ ስላዘዙት ነው ያደረገው እንጂ የሱ ድርጊት ብቻ አይደለም ማለት ነው። ተግባባን? ገብታችኋል? ገብታችኋል? ሰዓት ስንት ነው?